ታውቀዋለች፣ መጠኑንም ታውቀዋለች። በቃ እኔ ስድስት ስድስት ቀን ነው የማየው፣ እኔ ሰባት ሰባት ቀን ነው የማየው፣ እኔ አምስት አምስት ቀን ነው የማየው። ይህንን በደሙ ከመለከቷ በፊት ታውቀዋለች። ምን ታድርግ ይችል ፈሃዲህ ይህ አይነት ይህች አይነት ሴት ተጅሊሱ ትቀመጣለች ቀድራ አደቲሃ ያስለመደችውን ያክል ወተዳዑ ሰላተ ሶላትንም ታቋርጣለች፣ ወስያመ ጾሙንም ታቋርጣለች ያስለመደችውን ያክል ገብቷችኋል? وتعتبر لها ለዚች ልጅ ይታይላታል أحكام الحيض የሀይድ አህካም ይታይላታል። ስሙ በትክክል ለምሳሌ ምን ታያለች መሰላችሁ? መስከረም መጀመሪያ፣ ጥቅምት መጀመሪያ፣ ህዳር መጀመሪያ በየወሩ መጀመሪያ መጀመሪያ አካባቢ ላይ ታይ ነበር። እስቲሃዳ በሽታው ከመምጣቱ በፊት ሰላም በነበረችበት ጊዜ ሀይድ ታይ ነበር። ስንትን ቀን አምስት ቀን ወይ ስምንት ስምንት ቀን ታይ ነበር። ወሩ መጀመሪያ ታይ ነበር እንበል። ጥር ላይ ስትደርስ ደም መታጠብ። እሺ የጠር ነው የካቲት ነው መጋቢት እያለ ቀጠለ። ደግሞ አላቋረጠም። ምን አይነት አቆጣጠር ነች ሴት የምትቆጥረው? የቱን ሀይድ ትበለው? በወሩ ወሩ ውስጥ እኮ ሀይድ አለ፣ ግን ሀይድ ነብሽ ሀውደን አለየልን። የት ነው የተመለስነው? ያስለመደችው አላት ብለን ነው አይደል የተነሳ አምስት ቀን ወይ ስምንት ቀን አስለመዳለች። ስለዚህ አሁን በደም የተመታችው ወር ምን ብላ ትጠር እንድታድርግ የመጀመሪያ የመጀመሪያውን የጥርን መጀመሪያ የካቲትን መጀመሪያ የመጋቢትን መጀመሪያ መጀመሪያዎቹ ወሩ ውስጥ ያሉትን አምስት አምስት ቀን ምን ትላቸዋለች? በሐሳብ ሀይድ ነው እያለች ምን ታደርጋለች? የሀይድ ሁክም ይሰጣታል። ሶላትን ትተዋለች፣ ጾሙን ትተዋለች። ያስለመደችው ስላለ ከሀይዱ በፊት እንደዚህ አይነት ሲፈጣ ይሄ ነው ሁክም የሚሆነው። አንድ ሴት በደም ከተመታችና ደም መፍሰስ ከጀመራት በኋላ መደዳውን ከሆነ ቆይ ይሄ በዚህ በሽታ ከመታመምሽ በፊት ጊዜ ነበረች እንላታለን። ከዛም በፊት አይተና ይሄ ነበር። አዎ ወር መጀመሪያ አካባቢ ነው መጨረሻ አካባቢ ነው የምታይ? አይ መጀመሪያ አካባቢ ነው የማየው። ስንት ታይ ነበር በዛን ጊዜ? አምስት አምስት ቀን አይ ነበር። በቃ የአሁኑን አሁን መደድ አሁን ደም እየታመምሽ ስለሆነ አምስት አምስቱን ቀን በየወሩ ምን አድርግ እንላታለን። ሀይድ ነው በይ በሐሳብ እንላታለን። ያስለመደችው ስላለ ካሁን በፊት ወደ ልምዷ ትሄዳለች ማለት ነው። አልገባችሁም? የፊቂ أن تكون لها عادة ተለምዶ ይኖራትን ይመስል معروفة የታወቀ ያስለመደችው አላትን ንበል لديها ዝች ልጅን قبل إصابتها ከመታመሟ በፊት ብለስቲሃባ በበሽታው ከመመታቷ በፊት ያስለመደችው ቀን አለ። ለምሳሌ بأن كانت ትሆንን ይመስል ቀብለ ልእስቲሃባ እስቲሃባው ከመምጣቱ በፊት ነበረች تحيض ሀይድ ታይ ነበር። ከምሰተ አያም አምስት ቀን አው ሰማንየተ አያም ወይ ስምንት ቀን ታይ ነበር። ስምንት ስምንት ቀን በየወሩ ታይ ነበር። መሰለን ለምሳሌ የምታየው ደግሞ ምን ጊዜ ላይ ነው? ሲአወል ሻር ወሩ መጀመሪያ መጀመሪያ መጀመሪያ አካባቢ ላይ ነበር የምታየው። አወሰጥ ወይ መካከል መካከል አስርና ሀያ መካከል ላይ ያሉትን አስራዎችን ነበር የምታየው። ፈታዕሪፉ ታውቃለች ለማን ነው የሚችል አደዳሃ ቁጥሩንም ታውቀዋለች በየወሩ ስንት ቀን እንደሚመጣባት ወቅትሃ ጊዜውንም ታውቀዋለች ፈሃዲሂ ይህች አይነት ሴት ተጅሊሱ ትቀመጥ ቀድረ አደቲሃ ያስለመደችውን ያከዘ ትቀመጥ ትቀመጥ ማለት ምንድን ነው? ወተዳዑ ሶላተ ሶላቱን ትቶ ወስያሙ ጾሙንም ትቶ የበሽታ ደም ከተመታች በኋላ ወቱዕተበሩ ለሃ ይቆጠርላታል። አህካሙል ሐይድ የሐይድ አህካም በእሷ ላይ ይረጋገጣል። አልተግባባንም? አልገባችም። ፈኢዘን ተሃት ከተጠናቀቀ በኋላ አደቷ ያስለመደችው ያስለመደ አምስቱን ቀን ምን ታደርጋለች? በቃ ሀይድ ነው ትልና አምስቱን ቀን ሶላትን ትዘጋለች፣ ጾምን ትዘጋለች፣ መስጊድም አትገባ። አምስቱ ቀን ካለፈ በኋላ ደሙ እኮ አላቋረጠም፣ እየፈሰሰ ነው ደሙ ደሙ እየፈሰሰ ነው። فإذا انتهت عادتها ያስለመደችው ከተጠናቀቀ በኋላ اغتسلت ትታጠብና ወሰለት ትስገድ ወአክቢረት ደሙ ልባቂ የቀረው ደም ይቆጠርላታል። ደመ ሲሓባ የበሽታ ደም ይባላል። ሌላው ደም እየፈሰሰ እያለ ነው ሻወር የምትወስደው አሁንም እየፈሰሰ ባለፈውም እየፈሰሰ ነበር፣ አሁንም እየፈሰሰ ነው ግን ምን ታደርጋለች? ያስለመደችው አምስት ቀን ካለፈ በኋላ ምን ታደርጋለች? ሻውር ተወስዳለች፣ ሶላቷ ትመጣለች፣ ቅራቷንም ትቀራለች፣ ቁርአኗን መስጊድም ትገባለች። ደሙ ግን እየፈሰሰ ነው። የአሁኑ ደም ሻወር ከወሰደች በኋላ አምስቱ ቀን ካለፈ በኋላ ያለው ደም የምን ደም ነው? የበሽታ ደም ነው የሚባለው። ከዛም በፊት የነበረው ደም ምን ደም ነው የምንለው? የሃይድ ነው ነው የምንለው። ግን እኮ ተመሳሳይ ናቸው ደሞች ተመሳሳይ ነው። አሁን ያን አስለመደችው ወደ ልምዱ ሂዳ ነው ይሄን ነገር አህካም የወሰደችው። ገብቷችኋል ያልኳችሁ ገብቷችኋል። ፍቅህ ነው የመቀየላ እንትና ነጥልና ሁክም ሰላም ነጥልና ማጥፋት فهذه كائنة تجلس قدر عادتها ያስለመደችውን ያክል ትቀመጥና وتدع الصلاة والصيام ሶላትና ጾምን ታቋርጣለች። ወተዕተበሩ ለሃ ይቆጠርላታል፣ ይታይላታል። አህካሙል ሀይድ የሀይድ አህካም ይታይላታል። የሀይድ አህካም ይታይላታል። ከቀራችሁት በኋላ ጠይቃችኋለሁ። ፈኢዘን ተሀተ ዓደቱሃ ፈለም ያስለመደችው ጊዜ ካለቀ በኋላ እርተሰለ ገላዋን ትታጠብና ወሰለት ትሰግዳለች። ከበረት ደመ ደሙን ትቆጥረዋለች። አልባቂ የቀረውን ደም አሁን እየፈሰሰ ያለውን ደም ደመ ሲሃባ የበሽታ ደም ትለዋለች በሐሳብ لقوله صلى الله عليه وسلم لأم حبيبة ነብዩ ሰላቱ ወሰለም ለኡም ሐቢባ እንዲህ ብለዋታል። ኡምኩቲ ተቀመጪ ቀድር ማካነት የነበረውን ያክል ታህቢሱኪ እስከዛሬ ታግድሽ የነበረውን ያክል ሀይባቱኪ ሀይድሽ ثم اغتسلي ከሳታ ጠቢና ወሰሊ ስገጂ ብለዋታል ረዋህ ሙስሊም ሙስሊም ዘግቦታል ሐዲሱ ኡማ ሐቢባ በጣም በደም መጥቷት ነበር የበሽታ ደም ማለት ነው መታ ጠየቀቻቸው እኔ አሁን ሙሉ አመቱን ሙሉ ደም ነው የማየው በቃ ምንም የምለቅ አይደለም ምን ላድርግ አለቻቸው ሀይድ ነው ልበል የበሽታ ደም እንዴት አድርጌ እዛ አመት ውስጥ ደግሞ እደም ውስጥ ሀይድ አለ የትኛው ጊዜ እንደሆነ አልታወቀም እንጂ ተገባናል ወሩን ሙሉ ሁለት ሶስት ወር በተከታታይ ደም ቢፈሳት አንድ ሴት ሶስት ወር ውስጥ ሶስት ሀይድ አለ። በየወሩ ታያለችና ሶስት ሀይድ አለ። ግን ሀይድ የትኛው እንደሆነ አይታወቅም። ስለዚህ ምንድን ነው ያሏት ነብዩ አለይሂ ሰላቱ ወሰለም መለስ ላይና ይህ በሽታ ከመምጣቱ በፊት የነበረውን ተለምዶሽን አምጪው በሐሳብ እስከዛሬ ይሄ ደም በሽታው ከመምጣቱ በፊት በየወሩ ታይ ነበር። ስንስንቀ አምስት አምስት ቀን አምስት አምስት ቀን ታይ ነበር። አዎ ወሩ መጀመሪያ አካባቢ መካከል መካከል ላይ ነበር። በቃ አሁንም በደም እየተመታሽ ያለበትን ወር መካከል መካከሉን ሀይድ ነው ሀይድ ነው ሀይድ ነው ያልሽ አምስት አምስቱን ቀን ታይ በሀሳብ ማለት ነው። አልገባችሁ? እውነታውን እኮ ትክክለኛው እኮ አይታወቅም። በግምት እኮ ነው ይሄ ደግሞ ነብዩ አለይሂ ሰላቱ ወሰላም ስላስቀመጡት ነው። ግምታዊ ነው። ሀይዱ ከመጀመሪያም ሊሆን ይችላል፣ የመጨረሻውም ሊሆን ይችላል፣ መካከልም ሊሆን ይችላል። አላሁ አለም። ወላኪን የምንችለውን ያክል ስለሆነ መስራት ያለብን ነብዩ አለይሂ ሰላቱ ወሰላም ይህን ያሉ። እሺ ለምሳሌ እህት ወይም በተከታታይ ደም ይፈሳቸው ማንን ልጠይቅ? ሶላቱን ልስገደው፣ ላቋጠው፣ ጾም ልጾም፣ ምን ላድርግ ብለው ቢጠይቁ ምንድን ነው መሰላችሁ? ከዚህ በፊት ስንት ነበር በወር በወር በወር የምታዩ ትላለህ። እሺ በወር በወር ሰባት ሰባት ቀን ነበር አለች። አሁንም አታቋርጥም፣ ጥያቄህን ትቀጥላለህ። እሺ ወሩ መጀመሪያ መጀመሪያ ነበር፣ መካከል ላይ ነበር፣ ጫፍ ነበረ የምታዩ ትላታለህ። አይ መጨረሻ አካባቢ ላይ ነበር ነው መጠኑ ሰባት ቀን ነው። የማየውም ወር በየወሩ መጨረሻ አካባቢ ላይ ነበር የማየው የየትኛውን ሰባት ሰባት ብቻ ነው የምትለኝ እ አሁን በወር በየወሩ ደም የምታይበትን ጊዜ በወሩ መጨረሻ መጨረሻ ላይ ያለውን ሰባት ሰባት ቀን ሀይድ ነው በይ ብለህ ሁክም ትሰጣለህ ማለት ነው። ማሻአላህ ሁሉም እንደዚህ ገብቶታል። ገብታችኋል እንደዚህ አሩ ኡስታዝ ስለሆነ ነው። فإذا انتهت عادتها فإذا انتهت ስትጠናቀቅ عادتها ተለምዷ ሲያልፍ ተብተሰለት ትታጠብ፣ ወሰለት ትስገድ፣ ወአተበረት ደመል ባቂ የቀረውን ደም ትቁጠረው፣ ደም ኢስቲሃባ የበሽታ ደም ትበለው የቀረው ለቀውልህ ሰለላሁ ዐለይሂ ወሰለም ለኡሚ ሐቢባ ነብዩ ዐለይሂ ሰላቱ ወሰለም ለኡሚ ሐቢባ እንዲህ በጣም በደም ተመትቻለሁ፣ ምን ላድርግ? ምንድን ላድርግ? የትኛውን ክፍል ደም ልበለው? ሁሉም ተመሳሳይ ደም ነው የሚሰጠኝ፣ ምን ላድርግ አለቻቸው። ይሄ በሽታ ከመምጣቱ በፊት እንደተነበር ነበርሽ አሏት። አይ ነበር ደም ስንት ህንፃን ይህን ይህን ያክል ወሩ መጀመሪያ መጨረሻ መጀመሪያ መካከል ላይ አካባቢ ወይ መጨረሻ አካባቢ በቃ እንደዛው አሁን ተለምዶሽን አምጥና በሀሳብ ተመሳሳይ ደም በተከታታይ እየፈሰሰብሽ ባለበት ወር ውስጥ ያለውን የድሮውን ዘመንሽን አምጥና እዚህ calculate አድርገሽ ስሪ አሏት ነብዩ عليه الصلاة والسلام። ኡምኩት ተቀመጪ ተቀመጪ ማለት ምንድነው? ሶላትን ተይ፣ ጾምን ተይ፣ መስጊድም አትግቢ፣ ቁርአንም አትቅሪ አትንኪ امكثي ተቀመጪ قدر ما كانت የነበረችውን ያክል ተህዲሱኪ ሀግድሽ ትገድልሽ የነበረውን ያክል ሀይባቱኪ የድሮው ሀይድሽ በሽታው ከመምጣቱ በፊት የነበረው ሀይድ የሚያግድሽን ያክል አሁንም አምጡ። በተከታታይ ደም ነው። ከዛ ውስጥ አምስት ቀን ድሮ የምታይ ከሆነ የአሁንም በተከታታይ ደም የሆነውን ወር ሙሉን ከሰላሳው ቀን ውስጥ ምን ታደርጋለች? አምስቷን ቀን ሀይድ ትላታለች። ሌላው አምስቱ ቀን ቆጥራ ሲያልፍ ሻወር ትወስድና ዝም ብሎ ደም እየፈሰሰ ትሰግዳለች። አዋዳ ግልጽ እንደሆነ ثم اغتسلي ገዛ ገላሽን ታጠቢና وصلي ስገጂ ደሙ አያቋርጥም። አዎ የበሽታ የበሽታ ደም ነው። ለምን واعتبرت الدم الباقي دم استحاضة ያሉት ይሄን ነው። የቀረውን ደም የበሽታ ደም ነው ተበልና በዛ ሂሳብ ተያዙ። ተግባባናል? አልገባችሁ? ولقوله صلى الله عليه وسلم ነብዩ عليه الصلاة والسلام በሌላ ሐዲሳቸው ብለዋል لفاطمة بنت أبي جحش ፋጢማ ቢንት አቢ ጀህስም በጣም በበሽታ ደም ተመተው ነበር። እስከ ሰባት ዓመት ድረስ ደም ያዩዋል። ምን ሰሐቢያት ማለት ነው። እስከ ሰባት ዓመት ድረስ በተከታታይ ይፈሳል ማለት የተወሰነ ንቁጣ ንቁጣ ጠብታ እየወጣቸው ማለት ነው። ደም ነው የቱን ደመል ሐይድ ልበለው እያሉ በጣም እንትን ብለው ነበር። ነብዩ አለይሂ ሰላቱ ወሰላም ለዚህ መፍትሄውን ተናግረዋል። ወሊቀውሊህ ሰለላሁ ዐለይሂ ወሰለም ሊፋጢማ ቢንት አቢ ጀህሽ እንዲህ ብለዋታል። እነማ ዛሊኪ ይህማ አሏት። በቃ ደም ተመታሁ ደም ምንም አያቋርጥም ይፈሰኛል። ከአስራም ከሀያም ከሰላሳም ቀን አለፈ ይኸው አለቻቸው። አዎ ይሄማ እነማ ዛሊኪ ይሄ ሽማ ይህ ክስተት አንቺ ላይ የተከሰተው ዒርቁን ፍርሽ ስለተመታ ነው አሏት። ፍርሽ ምን ሆኖ ነው? ጉዳት ደርሶበት ነው። ማህፀንሽ ውስጥ ያለው የደም ቱቦ ተጎድቶ ነው አላት። ዒርቅ ነው። ወለይሰ ቢሐይድ ይሄ ሐይድ አይደለም አሉ ነብዩ አለይሂ ሰላቱ ወሰላም። ፈኢዛ አቅበለት ስትደርስ ስትመጣ ሀይበቱኪ የሀይድሽ ዘመን ሲመጣ ከደዒ ሶላተ ሶላትን አቁም። ሐዲሱ ሙተፈቅ አለህ። አታውቀውም እኮ ሀይድ ዝም ብሎ ደም እየፈሰሳት ነው እና በቃ ምንም አያቋርጥም ደም አለቻቸው። አያቋርጥም? አዎ በቃ አያቋርጥም። እነማ ዛሊከ ዕርቅ ይህማ ደም ስርሽ ስለተጎዳ ነው፣ ቱቦሽ ስለተጎዳ ነው፣ ማህፀንሽ ውስጥ ያለው የደም ቱቦ ስለተጎዳ ነው አላት ነብዩ አለይሂ ሰላቱ ወሰላም። የዛ ውጤት ነው። ፈኢዛ አቅበለት ሀይበቱኪ የሀይድሽ ጊዜ ሲመጣ ማለት ምንድን ነው? እስከ ዛሬ ያስለመድሽው ጊዜ ሲመጣ ግን አታውቀውም እኮ እሷ። አሁን ግን የሀይድ ጊዜ ሲመጣ ማለት ከአሁን በፊት ወዳለው ተለምዶዋ ነው የምትሄደው። ቆይ መጀመሪያ አካባቢ ላይ ነበር የማየው? አዎ መጀመሪያ አካባቢ ላይ በየወሩ ነበር። አሁንም ደም እየተመታች ያለበትን ጊዜ የመጀመሪያውን ጊዜ ኢዛ አቅበለት ይባላል። ፈኢዛ አቅበለት ሀይበቱኪ ያ ያስለመድሽው ጊዜ ሲመጣ ሲደርስ ምን ታደርጋለች? ተደዒ ሶላታ ሶላትን ተይ ወሲያም ጾምንም አቋርጥ። ከዛም በኋላ ያስለመችው ጊዜ ሲያልፍ ደግሞ በማግስቱ ሰባት ቀን ከሆነ የምታየው በማግስቱ ጠዋት ገላዋን ትታጠብና ሶላቷን ትጀምራለች። ደሙ ግን በተመሳሳይ መልኩ እየፈሰሰ ነው። ተጓበናል። አላህ አለም ግንፋችሁ። እሺ አሁን አንድ አይነት መልክ አንድ አይነት መልክ ያለው አገኘ። ምን ተለምዶ ያላት ሴት ግዟን የምታት ሴት ቁጥሩንም ታውቃለች። በወሩ መጀመሪያም መጨረሻም አካባቢ እንደሆነ አመጣጡን ታውቃለች። ይህ አሁን ሀይድ ያስለመደኝ ሴት ድንገት ብትታመም ከሰላሳ ዓመት በኋላ ብትታመም ከሀያዎቹ ዓመት በኋላ ብትታመም ጀምራ ካስለመደች በኋላ በሽታው ቢመጣ ነው ይሄ የአይነት አይነት ሁክም የሚሰጣቸው እንደዚህ አይነት ሴት ማለት ሲጀምር መጀመሪያ ደሙ ቢመታል ሊሆን ይችላል። እስኪ እንመልከት ደግሞ ሁለተኛውን ባህሪ አንደኛው ባህሪ ገብቷችኋል? አልሐለቱ ሳኒያ ሁለተኛው አይነት ባህሪ ደግሞ ነው ኢዛ ለም የኩልሃ ከለላት አንድ ልጅ አደቱን ማዕሩፋ የታወቀ ተለምዶ የላትም። የምታውቀው ተለምዶ የላትም። ተለምዶ የላትም። ያስለመደች የለም። ገና አዲስ ሀይብ ካየችበት ሰዓት ጀምሮ በደም ተመታች። በቃ ሀይድ ከጀመረችበት ሰዓት ጀምሮ ደም እስካሁን ድረስ ያስለመድሽዋለህ ካሁን በፊት ብትላት ኧረ እኔም ዝም ካየሁ ጀምሮ እስካሁን ድረስ በቃ አላቋረጠም የሆነ ነው ንጥፋ እየተንጠላጠለ ነው አለች። እሺ ይቺ እንዴት ትሁን? የኋለኛው አደት ነበራት፣ ወደ ተለምዶ ሄዳ ነበር፣ ወደ አስለመደችው ባህሪ ሄዳ ነበር። ሁለተኛው ኢዛ ለም የኩን ለሃ አደቱ ማዕሩፋ የታወቀ የሆነ ጊዜ ያስለመደችው ጊዜ ያስለመደችው ጊዜ ከለለ لكن ነገር ግን ወደ ምን እንሄዳለን? دمها የሚፈሳደም متميز የተለያየ ነው። بعضه እርስ በርሱ ይለያያል። ግማሽ አካባቢ ላይ ጠቆር የሚል ደም ይመጣል፣ ግማሽ ደግሞ normal ደም ይመጣል። የዚህን ጊዜ ምን ምን መለያ አግኝታለች? እቺ ደግሞ color አግኝታለች፣ color አግኝታለች። لكن ነገር ግን ያስለመደችው ጊዜ ባይኖርም እንኳ لكن ነገር ግን دمها ደሟ ሙተመይዙን ባዕድሁ ከፊል ከከፊል ይለያያል። ወሩ ውስጥ የምታየው በተከታታይ ወሩን ሙሉ እያየች ነው። ወሩ ውስጥ አስሩ ቀን ጠቆር ያለ ደም ሌላው ደግሞ normal ደም ፈሰሰ። ስለዚህ ያንን color ኡ ለየት ያለውን part ምን ታደርገዋለች? ሃይድ ነው ብላ ትቆጥረዋለች። የሃይድን color እናውቀዋለን። አንደኛ በሽታው በጠረኑ ይታወቃል፣ ያውቁታል በጠረኑ ይታወቃል። ራሱ ባወጣጡ በፍሰቱ ይታወቃል። color ኡ ራሱ ከሌላው normal color ይለያል። በጣም ጥቁር ነው ነው ጠቆር ወደ ማለት ይሄዳል። لكن نجر جندمها يذكر جدم تميز بعضه ارسبر في تلايك هنا يحمل صفة الحيض يحيض ظهري عندهنا يحمل أو يحمل يا سمكتل صفة الحيض يحيض ظهري لهون بأن يكون أسودا يحمل صفة الحيض يحيض ظهري لست أنك الجمال لذه دم أنا مثالي بأن يكون أسودا تقرهنوني مثل أو سخينا وفرا دمو ደሙ አው ለሁ ራኢሃ ወይ ሽታ ያለው ከወር ውስጥ የተወሰነ time የአምስት ቀን ወይ የስድስት ቀን ሽታ ያለው ደም ይወጣል። ወይ ሰኺን የሆነ ትኩስ የሆነ ደም ይላል የሚያቃጥል ሰኺን ትኩስም ይሆናል ወፍራምም ይሆናል። ሰኺን ማለት በጣም እንት ያቃጥላል፣ አወጣጡ ያቃጥላል፣ ያበሳጫል፣ ያቃጥላል በጣም ብዙ ራሱ የህመም ስሜት ይሰማቸዋል ኃይል በሚጀምርባቸው ሰዓት ከአወል الحيض በጣም ይታመማሉ ነው የሚሉት ያሪፉነሁ ቢአን የኩነ አስወደ ወይ ከለሩ ጥቁር ደም አው ሰኺነን ወይ ወፈር ያለ በጣም የሚያቃጥል ትኩስ አው ለሁ ራኢሐ ወይ ሽታ ያለው ከመጣ ከወሩ ውስጥ ወሩ ሁሉም ይሸታ ይመጣል ወይ ወሩን ሁሉ ጥቁር አይመጣም ወይ ሰኺን አይደለም ስለዚህ ምን ላይ ምን ታደርጋለች ማለት ነው ይችላል ወበቅየቱን ከፊሉ ደግሞ ላ ተሕምሉ ሲፈተል ሐይድ የሐይድን ባህሪ አልያዘም። ከፊሉ የሐይድ ባህሪ አልያዘም። ለምሳሌ ቢአን የኮነ አህመረ ንጹህ ቀይ ለይሰ ለሁ ራኢሃ ሽታ የለው ወላ ሰኺነን ወፍራምም ትኩስም አይደለም። የሐይድ ሲፈት የያዘውን ምን እንለዋለን ማለት ነው? በዛ ሰዓት ምን አድርግ እንላታለን? ሶላትን ማቆሚ፣ ጾሙም ይቅር፣ መስጊድም አትግቢ። በምን ጊዜ ሳይ ምን በሆነ ጊዜ ጥቁር በሆነ ጊዜ ደሟ ሰኺን በሆነ ጊዜ ራኢሃ ባለው ጊዜ የደም ልዩነት ተፈጥሯል ማለት ነው። እለም የኩን ለሃ ዓደቱን መዕሩፋ ኢለም የኩን ከለላት ዓደቱን መዕሩፋ የታወቀ ተለምዶ ከለላት ላኪን ነገር ግን ተለምዶ ባይኖራትም ደሞሃ ሙተመይዙ ደሟ የተለያየ ነው። ባዕዱሁ ምን ባዕድ ከፊል ከከፊሉ ይለያያል ደሙ። ለምሳሌ يحمل بعضه ከፊሉ يحمل صفة الحيض يحيد بحري يعز يهورا وبا بأمن المثل بأن يكون أسودا أو سخينا أو له رائحة هنا المثل دمها متمجز دمها يتلاعينه بعضه كافلو يحمل صفة الحيد يحيد بحري يعز نون نبل لم يسال يحيد بحري يا مالا من هنا المثل بأن يكون أسودا تقر هنا المثل أو سخينا ويوفر منا فكس هنا المثل أو له رائحة ويشكال له المثل إيه يحيد بحري إيه النيازة جن هو تعفل ወበቅየቱን ቀሪው ደግሞ ወበቅየቱሁ ቀሪው ደም ክፍል ደግሞ ላ ተሕሚሉ የማይይዝ ነው። ሲፈተል ሐይድ የሐይድን ባህሪ ያልያዘ ነው እንበል። ከፊሉን ደግሞ የአየኩነ ሁኑን ይመስል አሕመር ቀይ ለይሰ ለሁ ላኢሓ ሽታ የሌለው ወላ ሰኺነን ወፍራምን ትኩስም ካልሆነ እሺ ይሄ ሙተመይዝ ደም አይታለች አይደል? ምን ታደርግ ይችላል? ففي هذه الحالة በዚህን ጊዜ ففي هذه الحالة በዚህ ባህሪ ጊዜ تعتبر الدم ደሙን ትቆጥረዋለች። አለዚ የሕሚሉ የያዘውን ሲፈተል ሀይድ የሀይድን ባህር የያዘውን ደም ምን ብላ ትቆጥረዋለች? ሀይዷን ሀይድ ነው ትላለች። የቱንና የቱን ጥቁር የሆነውን ሰኺን የሆነውን ሽታ ያለው እሱ ምን ብላ ትቆጥረዋለች? ሀይድ ትለዋለች። እሺ ያንን ታዕተቢሩ ደመ ደሙን ትቆጥረዋለች። አለዚ የሕሚሉ የያዘውን ሲፈተል ሀይድ የሀይድን ባህሪ የያዘውን ሀይድን ሀይድ ብላ ትቆጥርና ፈተጅሊሱሁ ጊዜውን ትቀመጠዋለች። ትቀመጠዋለች ማለት ሸርዓዊ ከሆኑ በሀይድ ጊዜ የሚከለከሉ ነገሮችን ትቆጠባለች ማለት ነው። ፈተደዑ ሶላተ ወተደዑ ሶላተ ሶላትን ትተዋለች፣ ወስያመ ጾምንም ትተዋለች። እሺ ቀሪው ደም ምን ይሆን? ወበቅየቱሁ ላ ተሕሚሉ ሲፈተል ሀይድ የሀይድን ባህሪ ያልያዘው ምን ይሆን? ይኸው ወተዕተቢሩ ትቆጥራለች ማዕዳሁ ከዚህ ውጭ ያለው ከዚህ ውጭ አለው ከሐይድ ባህሪ ከያዘው ውጭ አለው የሐይድን ባህሪ ያልያዘው ምን ሆኖን ይመስል እ ሽታ የሌለው ጥቁር ሆኖን ይመስል ቀላ ያለ ሆኖን ይመስል ፈኺን ያልሁ አለ አይደለም ፈኺን ካልሆነ ራኢሃ ከሌለው ቀይ ከሆነ ምን ታደርጋለች? ወተዕተብሩ ትቆጥራለች። ማዕዳሁ ከዚህ ውጭ ያለውን እስቲሃባ የበሽታ ደም በሚል ሂሳብ ተወስደውና ተግተሲሉ ትታጠባለች። መቼ እንደ ኒሃየት ለዲ ያንኛው ሲጠናቀቅ ኒሃያ መጨረሻው አለዲ ያ ደም ሲያልቅ የቱ የህምል ሲፈተል ሐይድ ባህር የያዘው ጥቁሩ ሽታ ያለው ትኩሳትና ውፍረት ያለው ደም ሲያልቅ ገላዋን ትታጠብና ትሰግዳለች። ቀዩ ደም እየፈሰሰ ማለት ነው። ችግር የለም። ገብቷችኋል? በዚህ ጊዜ ምን ታድርግ? ወተሰሊ ትሰግዳለች፣ ወተሱሙ ትጾማለች፣ وتعتبر ትቆጠራለች። ጣሂራን እንደ ንጹህ ነው የምትታየው። መስጊድ ትገባለች፣ حتى ግንኙነት ይችላሉ። ተግባባን? ገብቷችኋል? ለቀውልህ ሰለላሁ ዐለይሂ ወሰለም ለዚህም ሐዲስ አለ። ነብዩ عليه الصلاة والسلام እንዲህ ብለዋል። ሊፋጢማ ቢንቲ አቢ ጀሕሽ እንደሃባት ነብዩ عليه الصلاة والسلام አቢ ሁበይሽ ለፋጢማ ቢንቲ አቢ ሁበይሽ የኋለኛዋና ይቺ ይለያሉ። ያቺ ፋጢማ ቢንቲ አቢ ጀሕሽ ናት። ፋጢማ ቢንቲ አቢ ሁበይሽ ናት። የሚገርመው ፋጢማ ቢንቲ አቢ ጀሕሽ ተለምዶ ነበራት። ጥሩ ንጹህ ደም ታይ ጊዜውን ጠብቃ ከጊዜ በኋላ ነው በሽታ የመጣባት። ፋጥማ ቢንት አቢ ሁበይሽ ደግሞ ሁለቱ ፋጥማዎች ፋጥማ ቢንት አቢ ሁበይሽ ደግሞ ከጀመረ ጀምሮ ደሙ እየመታት ተለምዶ የላትም። አደተን ማዕሩፋ ያስለመደችው ጊዜ የለም። ወደ ተለምዶ አላቸው። ተግባባ። ሁለቱም ለማንኛውም ላሉት እስከ የውመል ቂያማ ለሚመጡ ሴቶች ምን ሆነዋል? دليل ሆነዋል። በእነዚህ ምክንያት አላህ ለሆነ ነገር ነው የሚፈጥር የሆነ ነገር። ነብዩ عليه الصلاة والسلام ይህን ፈትዋ ባይሰጡ ኖሮ እስካሁን خلاف በ خلاف ትልቅ ልጅ ወጣ ሸሪዓ ይሆን ነበር። ያስፈራም ነበር። ዜና ለቀውል ሰለላሁ ዐለይሂ ወሰለም ፋጢማ ቢንት አቢ ሁበይሽ ምን አሏት? إذا كان ከሆነ دم الحيض የሐይድ ደም ከሆነ إذا كان دم الحيض فإنه أسود ሐይዱ ደም ደሙ ሐይድ ከሆነ فإنه أسود ጥቁር ነው። يعرف ይታወቃል። ጥቁር ነው ደም አንድ ደም ሐይድ ከሆነ فإنه يعرف ይታወቃል። ምንድነውና በምን ይታወቃል? فإنه أسود يعرف ጥቁር ነው ይታወቃል። ደም የሚፈስ ደም ሀይድ ከሆነ فإنه أسود ጥቁር ነው ይዕረፉ ይታወቃል። በቃ ባህሪውን ነገሩና አይደል? አሃ ከሌላው ደም ከበሽታው ደም ይልቅ የሀይዱ ደም ለየት የሚል color አለው ማለት ነው። ምን ጥቁረት ጥቁረት ላይ የምትሄደው ምን በምትሆንበት ሰዓት ነው? ደም በምትመታበት ሰዓት ነው። አሁን ላይ ጥቁር አይደለም ቀይ ነው ምንድነው የሚባል ነገር የለም። normal እያየች ከሆነ ያን ማምጣት የለብንም ነው ባህሪው ነው። ግን ባይሆንም ባስለመደችው ጊዜ ውስጥ ከመጣ كدرة ና صفرة ራሱ ከምንድን ነው የቆጠር ነው? የደም color ሳይኖረው ራሱ ሲዘመን ለሐይድ ከሆነ ከሐይድ ነው አይደል ተቆጠረው? እንደዛ ማለት ነው። ሐይድ ጊዜ ውስጥ ከሆነ ኢዛ ካነ ደም ሐይድ የሐይድ ደም ከሆነ አንድ ደም ሐይድ ነው ሐይድ ከሆነ ፈኢነሁ አስወዱ يعرف ይታወቃል፣ ጥቁር ነው። فأمسكي የዛን ጊዜ ተቆጠቢ አንይ ሶላቲ ከሶላት ተቆጠቢ አሏት። فإذا كان الآخر ሌላው color ሲመጣ ፈተወዱኢ ውዱእ አድርግና وصلي ስገጂ አሏል። رواه أبو داود والنسائي ነሳኢና አቡ ዳውድ ዘግቦታል ሐዲሱን وصححه ابن حبان እብኑ ሒባን ሐዲሱ በጣም ሶሒህ ነው ብሏል። والحاكم ሐኪምም እንደዚሁ ሶሒህ ነው ብለውታል ሐዲሱን ففي እዚህ ሐዲስ ውስጥ አነል ሙስተሐባተ እስቲሃባ በሽታ ያለባት ሴት በደም መመታት تعتبر ትቆጥራለች ታያለች ማለት ነው የደምን ባህሪና ገጽታ ታያለች። فتميز بها መለየት ትችላለች። بين الحيض ሀይድንና وغيره ሀይድ ያልሆነውን መለየት ትችላለች ማለት ነው። በምን በ color በ color ይህንን ባህሪ ከዚህ እንማራለን። ከነቢዩ ሐዲስ ነው የምንማረው። መሳለው ፊቅህ ነው የምትቀሩት። ፊቅህ ሙአየድ ብል ሐዲስ የሆነ ነው። በጣም ፊቅህ የሆነ መስአላ ነው ያመጡትና ነው ከዛ ሌላ ሐዲሶች ላይ ምናምን ነገር አታገኝም። ጁምለተን ነው የሚያመጣው። ጀነ ምን ያስቸግራል? ብሎ ያስቸግራል በጣም በቀላል የሚታልፈው አይደለም። ብሎ ላይ ያሉትን ጀነ የግድ ያስፈልጋል። እስትንባጡን ለማድረግ እሳቸው እንዳለ አቅርበውልን ነው ለኛ ከሚስ ተደርጎ ይሄ ፉቃዎች ላይ ፍቅም ላይ ያለ ነው። ሙአይድ ብለህ ሐዲስ አስቸግፎ አምጥተው ነው አምጥተው ማለት ማሻአላህ ግልጽ ነው እ ፊቅህ ካልሆነ ይከብዳል እንትን ለማለት ፊቅሁን ነው እየነገሩን ያሉት ፊቅሁን ነው የተላለፈውን የመልእክት ውጤት ነው ያስተላልፉልን። ሐዲሱን ብትቀራው እዚህ ፋጡማ ቢንት አቢ ሁበሽን ለየብቻ ሐዲሱን አንድ ላይ በተከታታይ ቢመጡ አንድ ይሄ ለዚህ ነው ይሄ ለዚህ ነው دليل ኡ የሚሆነው አናውቀው፣ እኛ አናውቀው። የፋጢማ ብንቱ ጀህሽ ቢመጣ የአባ የፋጢማ ብንት አቢ ሁበሽን ቢመጣ ተመሳሳይ ሐዲስ ነው የሚመስለው ሁለቱ ግን የተለያየ ደሊል ነው የሆነ። ያንኛው አደት አላት፣ ይችኛዋ ተምይዝ ቢከረር የከለር ተሚዝ ነው ያላቸው። ሁለቱ ራሱ ሁለት አይነት እንትን አድርገው አውጥተውታል። ሐለተይል መርአ የሴት ልጅ ሁለት ባህሪ አድርገው ነው የወሰዱት። ፍቅህ ማለት ይሄ ነው። ፍቅህ ማለት እንደዚህ አይነት ጭንቅ ሀሳብ ማውጣት። ይህንን የሚስሉ ደግሞ ሀኡላ العلماء الأجلاء ናቸው። አልሐለቱ ታሪካ ሶስተኛዋን ባህሪ እንመልከት። የመጀመሪያዋ عادة አላት። ያስለመደችው ቀን ነበራት። ከጊዜ በኋላ በሽታው መጣና ከመታች የዛን ጊዜ ያስለመደችውን ቀን ያክል ከየወሩ እየቆጠረች ሀይድ ነው ትልና በሀይድ ሂሳብ ትወስዳለች። ቀኑ ሲያልቅ ገላዋን ትታጠብና ሶላቷን ትሰግዳለች። ይሄ የፋጡማ ቢንት አቢ ጀህሽ ነው። ሁለተኛው ደግሞ ያስለመደችው ጊዜ የለም፣ ግን የደሟ color የተለያየ ነው። የደሟ color የሀይድን ባህሪ የያዘውን ደም ሀይድትንና የሀይድ ባህሪ ያልያዘውን ደም ደግሞ እስቲሃባ ትለዋለች። ያንኛውን በሀይድ ሂሳብ ይህንኛውን በስቲሃባ ሂሳብ ትወስደዋለች ማለት ነው። የሀይድ ሂሳብ እንደ ሀይደኛ ትታያለች፣ የስቲሃባው ደግሞ غير الحائض ተደርጋ እንደ ጣህራ ትታያለች ብለን ቀጥተናል። አልሐለቱ ሳሊሳ ሶስተኛው ባህሪ ሶስተኛዋን ባህሪ እንመልከት። ኢዛ ለም የኩን ለሃ አደቱን ተዕሪፉሃ የምታውቀው ተለምዶ የላትም ولا صفة ባህርም የለም ቱመይዙ ቢሃል ሀይ ሀይዱን የምትለይበትም color የላትም። ምን ታድርግ ወይ ያስለመደችው ጊዜ የለም ወይ ደግሞ color ኡ አይታወቅም። ያስለመደችው ጊዜ የለም። ደሙ ከጀመረባት ሰዓት ጀምሮ እስካሁን ድረስ በደም እየተመታች ነው ያለችው። ያስለመደችው ጊዜ የለም። አዎ ከጀመርኩ ጀምሮ ደም ነው። እሺ የደምሽ color አይለያይም። አዎ ሁለት አይነት እንትን መጣ ማለት ነው። ምን አሳዘንኩሽ? ولا صفة ባህሪም የለም تميز የምትለይበትም የለም بها الحيض ሀይዱን የምትለይበትም color የለም من غيره ከሌላው ሀይዱን ከበሽታው ደም የምትለይበትም ምንም ምልክት የለም ምን ታድርግ ይችል ፈኢንሃ ይህች ልጅ تجلس ትቀመጥ غالب الحيض አብዛኛውን ጊዜ ሴቶች በሀይድ የሚመቱትን ዘመን ምን ያክል ነው ትበልና ብዙሃን አምስት ስድስቱን ሴት ስጠይ ስንት ቀን ነው የምታየው ስድስት ቀን ያቺ ሰባት ቀን ሂድ ስድስት ቀን ሶስት ቀን ብትል ከብዙ ውስጥ እንደ እንትን ማውጣት ማለት ነው፣ እንደ percent ምናምን ማውጣት ማለት ነው። ከብዙሃን ውስጥ ብዙሃን ጋሊበን መርአ የሚያየውን አይታ በእነሱ ሂሳብ ትወስዳለች፣ በእነሱ ሂሳብ ትወስዳለች። ኢዛ ለም የኩን ለሃ ዓደቱን ተዕሪፏ የምታውቅበት ተለምዶ ከሌለ ቀደመች ከመጀመሪያ ጀምሮ ከሆነ ደግሞ ወላ ሲፈተ ባህሪም ከለት ተመይዙ ቢሃ ሀይዷ ሀይድን የምትለይበት ምን ገይሪ ከሌላው የምትለይበት ከሌለ ፈኢንሃ ይህች ልጅ ተጅሊሱ ትቀመጥ ጋሊበል ሐይድ የሐይድን አብዛኛውን ክፍል ትቀመጥ ስተተ አያም አው ሰብዓተ አያም ስድስት ቀን ወይ ሰባት ቀን ምን ኩል ሻህሪን ከየወር ከየወር ከየወሩ ስድስት ቀን ወይ ሰባት ቀን ትቀመጥ። ብዙሃኑ ሴት አብዛኛው ሴት ጋሊቡ ማለት ይቻላል ከግማሽ percent በላይ ስድስት ቀን ወይ ሰባት ቀን ነው የሚያዩ። አንዳንድ ሴቶች ሶስት ቀን ላይ ይችላሉ። አስር ቀን የሚያይ ይኖራል። አስራ አምስት ቀን የሚያይ ይኖራል። ጋሊበን ኒሳ ግን ስድስት ቀን ወይ ሰባት ቀን ነው የሚያዩት። ተግባባናል? ከየወሩ ሰባት ቀን ወይ ስድስቱን ቀን መጀመሪያ መጨረሻ የፈለገችው አይታወቅም። لأن هذه ምክንያቱም ይህች ስድስት ቀን ሰባት ቀን አደቱ ጋሊብ ኒሳ የብዙሃኑ ሴቶች ባህሪ ነውና የብዙሃኑ ሴቶች ባህሪ ነውና የብዙሃኑ ሴቶች ባህሪ ነውና ደሊል አለን ለቀውሊህ ሰለላሁ ዐለይሂ ወሰለም ነግራችኋለሁ። ፊ መካኒ በጣም ፊቅህ ይከብዳል። ሐዲሱን ስንቀራው ይከብዳል። ፊቅሁን ካወጡት በኋላ ነው የፉቃዎች ዕልም እኮ ለቀውሊህ ሰለላሁ ዐለይሂ ወሰለም ለሐምና ቢንቲ ጃህሽ ይቺ የፋጥማ ቢንቲ አቢ እንትና እንትና የአባ ጃህሽ ራሷ የጃህሽ ልጅ ናት። ይቺ ጃህሽ ልጅ ናት። ለሐምና ቢንቴ ጃህሽ ፋጥማ ምን ነበረች? ቢንቴ አቢ ጃህሽ ናት። ያቺ ፋጥማ بنت أبي ጃህሽ፣ ይቺ ደግሞ ሐምና بنت ጃህሽ ለሐምና ቢንት ጃህሽ ነብዩ እንዲህ إنما ይሄ ይሄ አንቺ በሽታ ይሄ አንቺ ደም ሩክባቱን ረግጦሽ ነው من الشيطان የሸይጣን የእርግጫ ውጤት ነው አሏት። ሸይጣን ማህፀንሽን መጥቶት ነው አሏት። ሸይጣን ማህፀንሽን መጥቶሽ ነው። ማህፀናቸውን ይመታቸዋል። ማለት ጅን ሲለከፉ ብዙ ነገር እኮ ይደረጋል አይደል? ማህፀን ራሱ ከእርግዝና የሚዘጋበት አለ። በበሽታ በበሽታ ደም እንዲመቱ ያደርጋቸዋል። በቃ ግንኙነት እንዳስጠላቸው ያደርጋቸዋል። ባሎቻቸውን አይናችሁን ላፈርኛ አንተን ማየት አልፈልግም እንድትል ያደርጋል። በጣም ብዙ ነገር ነው የሚሰራው እና ሸይጣን የሸይጣን እርግጫ ነው አለ። ረክባቱ ምን ሸይጣን ሸይጣን ረግጦሽ ነው ምኗን የደም ስርሽን እንትን ማህፀንሽን መጥቶሽ ነው አለ። إنما هي ركضة ምት ነው። من الشيطان? ከሸይጣን የምት ውጤት ነው። ፈተአየቢ ሀይድ ብለሽ ቁጠሪ፣ ሀይድ ብለሽ ቁጠሪ። ዝም ብለሽ ከየወሩ ستة أيام أو سبعة أيام። ስድስት ቀን ወይ ሰባት ቀን ሀይድ ነው በይ ከየወሩ መጀመሪያ አካባቢ መጨረሻ አታውቅም። ታውቃለች አላስለመደችና ካሁን በፊት ካሁን በፊት አደት ቢኖራት ኖሮ ወሩ መጀመሪያ ነው መጨረሻ ነው ብለህ ጠይቅ ነበር። አላስለመደችም። ስለዚህ ምን ታደርግ ከየወሩ فتحيضي فتحيضي ሀይድ ብለሽ ቁጠሪ ሲተታ አያም ስድስት ቀን አው ሰብዓተ አያም ወይ ሰባት ቀን ثم اغتسلي ከዛ ገላሽን ታጠቢ فإذا استأنفتِ ስትደግሚ فصلي أربعة وعشرين فإذا استنفأتِ ስታጠናቅቂ ማለት ነው ሲያልቅ ይህ ሰባት ቀን ስድስት ቀን ሲያልቅ ፈሶሊ ስገጂ ገላሽን ታጠቢና አርባዓተ ወዒሽሪነ ሀያ አራቱን ቀን አው ሰላሰተ ወዒሽሪነ ሀያ ሶስቱን ቀን ሰባት ቀን ብላ ከሆነ 23ቱን ቀን ትሰግዳለች። ስድስት ቀን ሀይድ ነው ብላ ከሆነ 24ቱን ቀን ሶላትሽን ስገጂ አሏት ነብዩ አለይሂ ሰላቱ ወሰላም። وصومي ጹሚን وصلي ስገጂ فإن ذلك ይህ እንደዚህ ማድረግሽ ይጅዚኡኪ ያበቃሻል፣ አይዞሽ አሏት። አይታወቅም ሀይዱ እኮ በምትሰግድበት ሰዓትም ሊሆን ይችላል፣ አይታወቅም። ግን በግምት ነው። ምን ይደረግ? ፈኢነ ዛሊኪ ይህ በጣም አስፈላጊና አንገብጋቢ ወንጀል ቢኖረው ኖሮ ወህይ ይመጣለት ነበር። ወህይ ይመጣ ነበር እና አልመጣም። እንደዛ ካልሆነ ደግሞ ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ ችግር የለም። ፈኢነ ذلك ይህ ياك እያኪ ያብቃቃሻል አይዞሽ ወከዛሊክ እንደዚሁ ፈፍዓሊ ስሪ ወከዛሊክ እንደዚሁ ፈፍዓሊ አድርጊው ከማ ተሒድ ኒሳኡ ሴቶች ሀይድ እንደሚያዩት እንደዚሁ አድርጊው። በየወሩ ስድስት ቀን ወይ ሰባት ቀን በየወሩ ስድስት ቀን ወይ ሰባት ቀን ለምሳሌ ይክልክ ወሩ መጀመሪያ ላይ ስድስት ቀን ወይ ቀን መቁጠር ከጀመረች በየወሩ መጀመሪያ መጀመሪያ ነው የሚሆነው። ለምን የሀያ ሶስት ቀን የሀያ አራት ቀን ክፍተት አላ በየወሩ መካከል ላይ ከጀመረች ያው ነው ይሄዳል። እንደዚህ ከሀያ አራት ቀን በኋላ ሀይድ ነው ትላለች ስድስቱን ቀን አሁንም ከሀያ አራት ቀን በኋላ ስድስቱን ሀይድ ነው ትላለች አሁንም ከሀያ አራት ቀን በኋላ ስድስቱን ቀን አመቱን ሙሉ ደም እየመሳት ስለሆነ ማለት ነው። የዚች ሴት ባህሪ ምን የላትም መጀመሪያ አዴት የላትም። እሺ አንድ ሴት ጠየቀች። አሜን ምን አለች? ይኸው ከመጀመሪያ ጀምሮ ደም እያየሁ ነው። ምን ይሻለኛል ኡስታዝ? አይ ያስለመድኩት የለም ከመጀመሪያ ጀምሮ ነው። አይ ከለርም የለውም ከለርም የለውም ሽታም የለውም ሰፊንም አይደለም አንድ አይነት ተመሳሳይ ደም ነው የሚፈሰው ስድስቱን ቀን ሰባቱን ቀን ከመጀመሪያው መጨረሻው አካባቢ እንድላል እ ተፈለግሽበት አላልኩም እ አሁን ህክምና ውስጥ ለመሄድ እንደዚህ እስከዚህ እስከተመጡ ድረስ አልደረሰም ሸሪዓችን። ህክምና ለመፈተሽና ይሄ ደም ነው ደም አይደለም ሸሪዓው አግራብቶታል። ሸሪዓው አግራብቶታል። እዚህ ድረስ መሄድ አያስፈልግም። ብታደርገው ግን ያው ማድረጉ አይቀርም። አሁን ብታደርገው ሞር ትንሽ ሸኳን ወደ ዞን እያመጣችው ነው ያለችው። ሸኳን ወደ ዞን እያመጣችው ነው። መጀመሪያ በፍላጎቷ እኮ መካከለኛውን አስር የመጀመሪያውን አስር ወይ የመጨረሻው አስር ልታደርገው ትችላለች። በህክምና ደግሞ የሆነ ነገር ሰጥቷል። አይንን የቂን ነው ማለት አይደለም። ሀዳ የቂኑን ሳይሆን የሆነ ነገር አግኝታለች የሚያመሳስላን ነገር ያንን ልትል ችግር የለም። ምክንያቱም መጀመሪያ አማራጭ አላትና መጀመሪያም አማራጭ አላት። ከወር ውስጥ ሰላሳ ቀን አለ አይደል? የመጨረሻውንም አስር ይሁን የመካከሉንም አስር የመጀመሪያውንም አስር የፈለገችው መቁጠር ትችላለች። ከፈለገችው ከወር ውስጥ ስድስት ቀን መውሰድ ብቻ በህክምና ደግሞ የተወሰነ ካገኘች ሸኳን ወደ ዞን አምጥቶታል። ግን የግድ ህክምና መሄድ አለባት ወይ? ላ ችግር የለው። ብታደርግ ግን የራሷን ጥርጣሬ መጀመሪያም የሚበቃላትን ነገር አወዳድራ ወሰደች ነው የምንለው። ሞት ትንሽ ምን ያላትን ነው ዘን ያለበት የግድ ህክምና ሄዳ ታረጋግጥ የሚል ደሞ ቢያቋርጥ ጭራሽ ባቋረጥ ስተዋል ብቻ ነው። ስድስቱን ቀን ምን አለ ትናንትና እዚህ ተጠየቁ ጥያቄ አለ። አንድ ሴት ስድስት ቀን ወይ ሰባት ቀን ተለምዶ ነበረ። ሶስት ቀን አየችና አንድ ቀን ዘላ አራተኛው ቀን ሱብሂ ላይ አየች ነው መሰለኝ። እንደዛ ነው ጥያቄ ተጠየቁ። አንድ ቀን ብቻ ዘላለ ንጹህ ነው አለች። ስድስት ቀን እስከዛሬ ስድስት ቀን አስለምዳ ከሆነ አንዲት ልጅ አራት ቀን አይታ አንድ ቀን ቢያቋርጥ እንደገና ለስድስተኛው መልሶ ቢመጣ ያ ጥሁር የነበረበት ጊዜ ከሀይድ ነው የሚጨመረው። የሀይዱ ዘመን ነው። ገና ስድስት ቀን አልደረሰምና ከሀይዱ ውስጥ ነው የሚቆጠረው። አሁንም ራሱ አደቷ አድርጋ ልትወስደው ከሆነ አደቷ በቃ አደቷ አድርጋ ይህንን ስድስት ቀን የመጀመሪያ የመጀመሪያውን ስድስት አደት አድርጋ የምትወስደው ከሆነ በስድስቱ ቀን ውስጥ ቢቋረጥ እንደገና መልሶ ሲመጣ ያ ስድስቱ ቀን ውስጥ አምስተኛው ቀን ለምሳሌ ታቋርጥ ትችላለህ። በስድስተኛው መጣ አራት ቀን ደም። አምስተኛው ተቋረጠና ስድስተኛው ላይ መልሶ ደም መጣ። አምስተኛው ቀን ውስጥ ያለ ጾም ጾማ እንትን ቀባ አለባት። ሀይድ ነው ብጾመውም ራሱ ጾማው ሙላ ከሆነ በሀይድ ጊዜ ነው ጾመችው። ከሀይድ ውስጥ ነው የሚመደበው። ጥያቄ እንደዛ ነው። እ አደት አላደረገችም። የመጀመሪያዋ ነው። የመጀመሪያ ከሆነማ ተቋርጧለች። ግን ምን እንደሆነ ታውቃለች። በየወሩ ሶስት ወር ሶስት ወር አካባቢ የመጀመሪያውን ስድስት ስድስት ቀን ካየች በኋላ አራተኛው ወር ላይ እንደዚህ ቢፈጠር ስድስት ስድስት ቀን እስከ ዛሬ አደት አለች። እንደ አደት አድርጎ የምናየው ቋሚ አደት። ካሁን በኋላ እኮ ስድስት ስድስት ቀን የእሷ ቋሚ አደት ነው። በቃ ከአነ ለሃ አዳ ደሙ ከጀመረና የተወሰነ ጊዜ ካሳለፈች በኋላ የመጀመሪያው ላይ ከተከሰተ ግን አደፍ ገና አደፍ አይደለም ገና ነው አይገባም እሺ ለቀውሌ ሰለላሁ ዐለይሂ ወሰለም ለሐምና ቢንቲ ጀህሽ ምን ይሏታል እነማሂ ይሄ አንቺ ደም color ም የለውም አያስታውቅም ተለምደም የለሽም ያንቺ ደም እነማሂ ሩክበቱን ምን ሸይጣን ሸይጣን ረግጦሽ ነው ማህፀንሽን ፈተሐየቢ ሀይድ አድርገሽ ቁጠሪ ተሐየቢ ሀይድ ነው ብለሽ አስቢ ሲተተ አያም ስድስቱን ቀን ሰባተ አያም ወይ ሰባቱን ቀን ثم اغتسلي ከዛ ገላሽን ታጠቢ فإذا استنقأت ከጠራሽ ማለት ነው استنقأت استنقأت ማለት ነው فإذا استنقأت ቃድ ቃፍ አድርጋችሁ ብትቀሩት ነው ይሻላል فإذا استنقأت ስትጠሪ فصلي ስገጂ أربعة وعشرين ሀያ አራት ቀን አው ሰላተተ ወዕሽሪነ ወይ ሀያ ሶስት ቀን እስተንቃእቲ ብላችሁ ጥሩት። ይሄ ይሻላል። በቃት አድርጋችሁ ማለት ነው። ፈኢዳ ተንቃቲ ፈኢዳ ጠሁርቲ ማለት ነው። ስትጠሪ ፈሰሊ 24 24 ቀን ስድስቱን ቀን ሀይድ ነው ብለሽ ከሆነ አው 23 23 ቀን ጡሁር ነሽ ሰባት ቀን ሀይድ ነው ብለሽ ከሆነ ወሱሚ ስገጂ ወሱሚ ጹሚ ወሰሊ ስገጂ ፈኢነ ዛሊክ ይዙኢኪ ይህ አብቃቃሻል። وكذلك ልክ እንዳሁኑ ከየወሩ ስድስት ስድስት ቀን ወይ ሰባት ሰባት ቀን ፈፈዓሊ አድርጊ كما تحيض النساء normal ሴቶች ሀይድ እንደሚያዩት ማለት ነው። በየወሩ ስድስት ስድስት ቀን ወይ ሰባት ሰባት ቀን እንደሚያዩት አንቺም እንደዛው ቁጠሪ አሏት ሊሐብና ቢንት ጃዕሽ ነብዩ عليه الصلاة والسلام رواه الخمسة አምስቱም ዘግበውታል። ወሰሐሐሁ ትርሚዚ ሼኹ ትርሚዚ ከነሱ ውስጥ صحيح ነው ብሏል። ነሳኢም ዘግበውታል። አቡ ዳውድም ዘግበውታል። እብነ ማጀህም ዘግበውታል። ኢማሙ አሕመድም ዘግበውታል። ትርሚዚዩም ዘግቦታል። ትርሚዚዩ ወጣ ብሎ ፈኢነሁ ሰሒህ ይህ በጣም ሰሒህ ነው ብሏል። الله ወልሐሲል ለማንኛውም ጥቅል ነው። አሁን ተግባብተናል አይደል? ሶስቱ ባህሪ ያልገባችሁ እ በቃ አንተ ሶስቱን ባህሪ ጭንቅላት ውስጥ ትይዛለህ። አዛ ለህ ፊ ሐዲስ አለ የቀራኸው ነገር አለ። እረ ደም እኮ እንዳለ ደም እየመታኝ ነው። በጣም ታመምኩኝ። ይኸው አንድ ወር ሙሉ ደም እየፈሰሰኝ ነው ብላ ስትጠይቅህ ሶስቱ ባህሪ ውስጥ ይመጣል። ምን ትጠይቃታለህ? መጀመሪያ አደት አለሽ? ከመቼ በፊት ምን አይነት አደት? በሽታው ከመምጣቱ በፊት ደም ታይ ነበር? አዎ። እሺ፣ አደት ስድስት ስድስት ቀን አይ ነበር። እሺ፣ መጨረሻ እሺ አደት የለኝም ብትለው ምን ታደርጋታለህ? ምን ጥያቄ ነው የምትጠይቃት? አደት አለሽ ብዬ ጠይቃታለሁ አለ። ይህን ጥያቄ ስታነሳብኝ አይ አደት የለኝም ማለት ምን ትጠይቃታለህ አደት የለኝ የደምሽ የምታየው ደም ከለር ልዩነት አለው? አዎ አለው። ልዩነት አለው። እሺ ምን ምን ምንድነው ከለሩን የምትጠይቃት የደምን ባህሪ አንተ ታውቃለህ። የሀይዱን ባህሪ ታውቀዋለህ አይደል? ምንድነው የሀይዱ ባህሪ? ጥቁር ደም ይመጣል? አዎ አለች። ሰኺን? አዎ። ራኢህ አለው ሽታ አለው? አዎ። ምን ትላታለህ? ይሄ ደም ያለበትን ጊዜ ምን አድርገሽ ቁጠሪ? ሀይድ ነው ወይ እሺ ቀይ ራይሃ ከሌለው ሽታ ከሌለው ሰኺን ካልሆነ ምን ብለሽ ቁጠሪ? የበሽታ ደንበይ አለልም። እሺ ሶስተኛዋ ሴት ባህሪዋ ምን ነበር? አደት የላትም። የተሟም ልዩነት የለም። ስለዚህ ምን ታድርግ? ስድስት ቀን ወይ ሰባት ቀን ከየወሩ ይፈቅዳል። ደሊሉ ማን ሐዲስ ነበር? በሶስተኛው ሴት እ ቢንተ ጀህሽ ማለት ነው። አምና ቢንተ አአ አይ አንድ ነገር ራሱ ሂሳቡ ይመጣልሃል። መጀመሪያ ላይ ስድስት ቀን ካየ የመጀመሪያው ወር ስድስት ቀን ሀያ አራቱ ቀን ንጹህ ነው። ቀጥሎ ያለ ምን ይሆናል ማለት ነው? ከወር በኋላ ስድስት ቀን ታያለች። አሁን አሁንም 24 ቀን ክፍተት አለ። የጀመረችው መጀመሪያ ከሆነ ራሱ ይሄድላታል እኮ ጊዜ 24 ቀን ወይ 23 ቀን ጡሁር ሆና ትቀጥላለች። ለምሳሌ አሁን ከዛሬ ጀምሮ እስከ ሳምንት ድረስ ሀይድ ብትለው ከዛም በኋላ 24 ቀን ምንድነው ትላለች? ጥሁር ነው የምትሆነው። እንደ ጥሁር ትወሰዳለች። ከዛም በኋላ ከ24 ቀን በኋላ ደግሞ ቀጣዩን 7 ቀን ወይ 6 ቀን ሀይድ ትላለች። አሁንም ሐራቅን ውሃ ወይ 23 ቀን ንጹህ ትሆናለች። በራሱ ቀጥላለች አሉ። አዎ ደስ ባላት ሰዓት ምን አሁንኛው ወር ላይ ከመጀመሪያ አካባቢ ስድስት ከመጀመሪያ አካባቢ ስድስት ወይ መካከል ላይ ስድስት መካከል ላይ ስድስት እንበል። እዛኛው መጀመሪያ ብታደርገው ቀኑ አይቀበል በጣም ይቀባል። 24 ቀን ወይ 23 ቀን ክፍተት መኖር አለበት የግድ በየወሩ ስለሆነም ያሉት የኩል ሸህሪን ስለሆነ ይችላል። ስለዚህ ራሱ ሂሳቡ በራሱ ጊዜ ይሄዳል። 23 ቀን ወይ 24 ቀን ንጽህና መገኘት አለበት በይነ ሀይበተይ በሁለት ሀይዶች መካከል ወልሐፊል ሚማ ሰበቅ ከባለፈው ላይ ጥቅል እስክናውጣ ወልሐፊል ጥቅሉ ሚማ ሰበቅ አሁን ካሳለፍነው አነል ሙዕታደተ ተለምዶ ያላት ሴት ቱረዱ ትወሰዳለች ኢላ አደቲሃ ወደ ተለምዶዋ በለመድሽበት አድርጊ ትባላለች ምን ያላት ሙዕታዳ ትባላለች። ያስለመደችው ያላት ሚማሰበት ከባለፈው ደሊል ከባለፈው ሶስት ባህሪ የምንወስደው أن المعتادة ሙዕታዳ ትረዱ በሸሪዓ እንድትመለስ ትደረጋለች። ኢላ ዐደቲሃ ወደ ተለምዶዋ እሱን እንድትከተል ትደረጋለች። والمميزة ሙመይዛ ደግሞ ሙመይዛ ሙመይዛ ማለት ምንድን ነው? በ color መለየት የምትችል ማለት ነው። የምትችለዋ ترد ትመለሳለች ይላል አመል ወደ እንድትሰራ ትደረጋለች ቢተሚዝ በከለል በመለየት እንድትጠቀም ትደረጋለች እሷ ከለርሽን በመከተል አድርጊው ትባላለች የደም የሀይድ ባህሪ ይሄን ይሄን ይሄን ይመስላል ተነግሯታል ጥቁር ነው ሰኺን ነው ትኩስ በጣም የሚያቃጥል እንዲሁም ወፍራም እ ራኢሃ ሽታ ያለው ቀየር ያለ ጠረን ያለው ወልፋቂዳ ሁለቱንም ያጣችው ሙዕታዳም ተለምዶም የሌላት ተሚዝም የሌላት ፋቂዳ ትባላለች። ምንም የሌላት ማለት ነው። ምንም የሌላት لها ለዚች ደግሞ تحيض ሀይድ ሀይድ ብላ ትይዛለች። ستا ስድስትን ቀን أو سبعا ወይ ሰባትን ቀን ሀይድ ብላ ትወስዳለች። ዛሬ ተጓበናል። ይህ ጭንቅ ሀሳብ ነው። ሐሲል ነው። ይሄ ጥቅሉ ሀሳብ ይሄ ነው። አደት ያላት ወደ አደቷ፣ ተሚዝ ያላት ወደ ተሚዟ እሺ ሁለቱ ቢገኙ አንድ ላይ ተሚዝም ቢኖር አደትም ቢኖር ተለምዶም ነበር ተሚዝም መጣ وفي هذا اكتمني وفي هذا جمع بين السنن الثلاثة الواردة عن النبي صلى الله عليه وسلم وفي هذا አሁን በቀራነው ቅርአት ውስጥ ጀምዑን ጀምዕ ስምምነት አድርገናል በይነ ሱነን ሰላሳ በሶስቱ ሐዲሶች መካከል አልዋሪደት ያኒ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ በመጡት በሶስቱ ሐዲሶች መካከል ጀምዕ አድርገናል ፊል ሙስተሐባ የበሽታ ደም የተመታችን ሴት የተመለከተ ሰዎች ያንኛው ضعيف ነው ይህንኛው ሶሒህ ነው ይህንኛው ሐሰን ነው ዝም ብለው መትኑን ቀርተው ነው የምትሄደው ስትቀራ ቂራአት ስትቀራ ዝም ብለህ መትኑን ቀርተህ ነው የምትሄደው ጀምዕ ለማድረግ ግን ሶስት ቦታ ላይ የሶስት ሴቶች ባህሪ ነው የሶስት አይነት ሴቶች ባህሪ ነው ብለው ነው ያስቀምጡት ሀላጀም እንደ ሙሐዲሴ መሐዲሶች እንደዚህ ነው የሚያስቀምጡት። ጀምዕ የግድ ያስፈልጋል። بين ሙተዳደይ ሁለት ተቃራኒ ሐዲሶች ከመጡበት ጀምዕ ታደርጋለህ። وفي هذا ጀምዑን ማስማማት ነው። بين السنن ሰላሳ ሶስቱን ሐዲሶች الواردة የመጡትን ሐዲሶች አንነ ሰለላሁ ዐለይሂ ወሰለም ስለ ሙስተሐባን የተመለከተ ሶስት ሐዲሶች መጥተው ነበር። እነዚህን አስማማናቸው ማለት ነው። የፋጢማ ቢንት አቢጀህ አደት ላልናት እ የሐምና ቢንቱ አቢ ሑበይሽ ተምይዝ ላላት የሐምና ቢንቱ ጀሕሽ ምንም ተሚዝም አደትም ለሌላት የፋጢማ ቢንት ሁበይስ ደግሞ ተሚዝ ላላት የፋጢማ የፋጢማ ቢንት አቢ ጀሕሽ አደት ላላት አይደል? የፋጢማ ቢንት ሁበይሽ ተሚዝ ላላት የሐምና ቢንቱ ጀሕሽ ሁለቱም ለሌላት ለፋቂዳዋ ማለት ነው። ይሄ ጀምዕ ነው በይነ ሱነን ሰላተት الواردة عن النبي صلى الله عليه وسلم في المصطحبة قال شيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية رحمه الله ምን ይላሉ ወልዓላማቱ ምልክቶች አለቲ እነዚህ ምልክቶች ቂለ ቢሃ በሷ የተነገሩ ምልክቶች ሴቱን ስድስት ምልክቶች አሉ ይላሉ እመልዓዳ ወይ አስለምዳለች ተለምዷላት ፈኢነ ልዓደተ አቆል ዓላማት ከምልክቶች ሁሉ ጠንካራዋ ደግሞ አደት ነው ያስለመደችው ነው የምታስቀድመው። ሀታ ራሱ ወር መጀመሪያ መጀመሪያ ከሆነ የወሩ መካከል ቢጠቁር እንኳ የትኛውን ነው የምትወስደው? ያስለመደችውን የመጀመሪያውን ነው የምትወስደው። ከምልክት ከምልክት ሁሉ አቋው ጠንካራው የቱ ነው? አደት ነው። ወሩ መጀመሪያ መጀመሪያ መጀመሪያ ያለው ቀይ ቀይ ደምን አየችው፣ ግን ተለምዷል። ግን አስለምዳለች። መካከል መካከል ላይ ያለው ደግሞ ጥቁር ጥቁር ደም ነው። የሀይድን ባህሪ ይዟል። የትኛውን ታድርግ ብትል የትኛውን ነው የምትወስደው? አይ በጭራሽ የትኛውን ነው መውሰድ ያለበት? አደትን ነው። ፈኢነል አደተ አቅወል አላማት ከምልክቶች ሁሉ ጠንካራው ምልክት ያስለመደች ነው። ሊአነል አስለ ምክንያቱም አስሉ መሰረቱ مقام الحيض የሀይድ ቦታ دون غيره የሌላ ቦታ ሳይሆን የሀይድ ቦታ ነውና ቦታው ተለምዶ ያስለመደችው ቦታ የሀይድ ቦታ ነውና በየወሩ መጀመሪያ መጀመሪያ መጀመሪያ መጀመሪያ የሚባለው የሀይድ ቦታ ነው። ከለሩን ጠበቀም አልጠበቀም አያገባንም። የሀይድ ጊዜ ነው ጊዜው መቃሙል ሀይድ ነው። ገብታችኋል? لأن الأصل أصل أصل مقام الحيض የሀይድ ቦታ ነው ዱነ ገይሪሂ የሌላ ሳይሆን የሌላ ሳይሆን የሀይድ መቃም ነው ቦታው ጊዜው የሀይድ ጊዜ ነውና መቃም الحيض ነው የሀይድ ጊዜ ነውና ለምሳሌ ደም እያየች ነው በተከታታይ ከአስራ አምስት በኋላ ጥቁር ጥቁር ጥቁር ደም ይፈሳታል። በየወሩ ከአስራ አምስት ከአስራ አምስት ቀን በኋላ እሷ ደግሞ ይሄ በሽታ ደም ከመመታቷ በፊት በየወሩ መጀመሪያ መጀመሪያ አካባቢ ታይ ነበር። እዚህ የሀይድ ባህር እያየች ነው። የትኛው ነው በየትኛው ነው የምትጠቀመው? እ የመጀመሪያ የመጀመሪያውን አደቷን ተከትላ ለምን አደት ለምን አስቀደም ነው ከዛኛው ይልቅ? ያንኛው እኮ አንደኛ ሽታ አለው ያስታውቃል። በቃ የደም ባህሪ የሀይድ ባህሪ ይዟል። ለምን ያንን አላስቀደም? ይህንን ለምን አስቀደም ነው? لأن الأصل لأن الأصل በቃ ይቺ የመጀመሪያው አስር ቀን የምን የምን ቦታ የምን ጊዜ ስለሆነች ነው የሀይድ ጊዜ ጊዜ ናት። ጠቆረም ቀላ አያገባል። لأن الأصل በአስሉ ስናይ መቃሙል ሐይድ የሐይድ ቦታ ነው። የቱ የመጀመሪያው አስር ቀን የሐይድ ቦታ ነው። ዱነ ገይሪ የሌላ ደም ሳይሆን አንደኛ ይሄ ነው። ኢነል አዳ ብለን የተነሳ ነው። ሁለተኛ ወይም ተሚዝ ወይ በተሚዝ የምትጠቀም ትሆናለች። ወይ ተሚዝ ነው ወይ ተሚዝ ነው። لأن الدم الأسود ጥቁር ደም ወሰኺነ ወፍራም ወይንም ትኩስ አልሙምኪን የሸተተ አውላ ተቀዳሚነት አለው አየኩነ ሐይደን ሐይድ የመሆን እድሉ የሰፋ ነው። ሚነል አህመሪ ከቀይ ይልቅ። እዚህ ላይ ደግሞ ተምይዝ እናመጣለን ተምይዝ እናመጣለን። وإما ወይም ደግሞ اعتبار غالب عادة النساء ወይም اعتبار መቁጠር ማየት ነው ያለባት። غالب አብዛኛው አመዛኝ عادة النساء የሴቶችን ተለምዶ ትጠቀማለች እንበል። ተግባባናል። ራሱን ነው እኮ የደገሙት። በቃ አንድ ሴት ሀይድ ስታይ ወይ አደት አላት አደቷን ትከተላለች ምክንያቱም አደት አቆል አላማት ነውና ወይ ተሚዝ አላት ወይ ተሚዝ አላት ውስጥ ደግሞ ጥቁር color ያለው ሰፊን የሆነ منتن የሆነ منتن ማለት ምንድን ሽታ ያለው ማለት ነው። እሱ ደግሞ አውላ አየኩን ሀይበን ሀይድ የመሆን እድሉ በላጭ ነው፣ ሰፊ ነው። من الأحمر ከቀዩ ይልቅ ማለት ነው። ከቀዩ ይልቅ ወይማ ወይም ደግሞ ኢዕቲባሩ ጋሊቢ አደት ኒሳ አብዛኛውን የብዙሃኑን ሴት ባህሪ እንድትከተል እናደርጋለን። ለምን? لأن الأصل አስላችን መሰረታችን ጥንት ሸሪዓችን ኢልሐቁ الفرد አንድን ግለሰብ ማስጠጋት ነው بالأعم الأغلب ብዙሃን በሆነው ሰው አካሄድ ነው የምናስኬደው አይደል እንዴ? ብዙሃን በሆነው አካሄድ ነው የምናስኬደው በተለምዶ በማንኛውም በትምህርቱም ዓለም ይሁን በየትኛውም በሸሪዓው ዓለም እንደዛ ነው። ብዙሃን ሰዎች ምን ምንን ይደግፋሉ ነው የምትለው። ይህን ይደግፋሉ ከሆነ አጠቃላይ ሴቶች እንደዚህ ነው ባህሪያቸው ትላለህ። ብዙሃንን ነው የምናስከትለው። አንድ ፈርድ ብቻውን አፈንግጦ የወጣን እናመጣና ብዙሃን ሴት ጋር ነው የምናገናኘው። የትኛውም ዓለም ላይ ሀይድ ላይ ብዙሃኑ ወደ ብዙሃኑ ሴቶች እንወስዳታለን። ምን ያለችን ሴት ምንም መስመር የሌላትን ማለት ነው። ወደ ብዙሃኑ ሴቶች እናመጣታለን። አንዳንድ ሴቶች ሶስት ቀን የሚያዩ ሊኖሩ ይችላሉ። ሶስት ቀን ወይ አራት ቀን አንዳንድ ሴቶች ጋር ሳይሆን የምንወስዳት አብዛኛው ሴት የሚያየውን ነው የሷ ባህሪ አድርገን የምንወስዳት። ገብቷችኋል? አልገባችሁም? ወኢማ ኢዕቲባሩ ጋሊብ ዐደት ኒሳ ወይ አብዛኛው የሴቶችን ባህሪ እንቆጥርላታለን። لأن الأصل ምክንያቱም አስሉ ኢልሐቁ الفرد ግለሰብን ማስጠጋት ነው። بالأعم الأغلب አመዛኝና ብዙሃን ወደ ሆነው እንወስዳለንና ግለሰብን በሌላ ሚዛን እንደዚህ ነው። የተወሰኑ ሰዎች አርአይ ነው የሚያዘው። ምን ትደግፋለህ? ምን ምን ምን ብዙሃኑ የሆነ ነገር ካለ ሌላውም አይደግፍም፣ ግን በነዛ ፈት ይካተታል። ሌላውም ላይ ተግሊብ አለ እንደዚህ ማመልከን ማለት ነው። ثم ذكر ከዛ ጠቀሱ ብኑ ተይሚያ በቅየተ العلامات ሌሎች ምልክቶችንም ጠቅሰዋል። التي قيل بها የተነገረ በፊቅሁ ዓለም ብዙ ሌሎች ምልክቶች አሉ። ከምልክት ቅደም ተከተል ስንሰጥ የት ነው የምንሰጠው? ከሁሉም አቋው ማን ነው? አደት ነው። ከአደት ቀጥሎ ተሚዝ ነው። ከተሚዝ በኋላ ኢዕቲባር ነው። ይህንን ያመጡት እሳቸው የተው ስለምንድን ነው? ሶስቱ ውስጥ እዚህ ውስጥ ይገባል። ሌላው ቅርንጫፍ የምንለው ነገር ጥቁረት ውስጥ በጣም የጠቆረ አነስ ያለ ጥቁረት ወይ ሶስቱንም ያመጣ ጥቁርም ከሆነ ትኩስም ከሆነ ራኢሃም ካለው ይሄ ቀደም ይላል። ከማንኛው ጥቁር ሆኖ ሰኺን ካልሆነው ሽታ ከሌለው እንደገና ደግሞ ጥቁር ሆኖ ሰኺን ከሆነ ራኢሃ የሌለው አለ አይደል? ጥቁር ሆኖ ራኢሃም ከሌለው ሰፊንም ከሌለው ቀደም ይላል። አንዳንድ እንጠርለትና ራሱን ማገናኘት እንችላለን። አሁንም ራሱ ደም ስታወዳድር ማለት ወሩን ሁሉ ጥቁር ነው የሚፈጽም ያለ እሺ፣ ጥቁር አዎ፣ ሆነ ከሰላሳው ቀኑ በሆነ ጊዜ ጥቁር ሽታም ያለው ይመጣል። አዎ እሱን ጊዜ ትላታለህ። ሁሉም ጥቁር ከሆነ አንድ ጨመር ያደረገ ባህሪ ካለ እሱን حيض ትለዋለህ። እንደዚህ ማስፋት ነው። ይሄ ግን ምንም አይደለም። አሁን ዋናው ሶስት ዋና physical ሆኑ ሶስቱ ባህሪያቶች ስለሆኑ ነው የተውት ያንን ነው። እንደዚህ በጣም አንገብጋቢ አይደለም። وقال في النهاية نهاية ላይ ምን ይላሉ? وأصوب الأقوال ከንግግሮች ሁሉ በጣም ትክክሉ ኢዕቲባሩል አላማት ምልክቶችን መከተል ነው። التي جاءت بها السنة ሐዲስ የመጣበትን ምልክት የሚይዝ ይሻላል። وإلغاء መጣ ما سوى ከዚህ ውጭ ያለውን እንጣለው ምንም አያደርግልንም። ሶስቱ ተነግረዋል አይደል በሐዲስ አዎ ሶስቱ ተነግረዋል፣ ሶስቱን እንይዛለን። ከዛ ውጭ ያሉት ግን ይበቃናል፣ ምንም አያደርግልንም። እነዚህ ሶስቱ ግን በሐዲስ ስለመጡልን አቅዋ ናቸው። ይህን እንከተላለን ማለት ነው። አንድ ሴት እንደዚህ በደም ስትመታ ከሶስቱ ባህሪ አንዱ አላት። በቃ አንዱ ውስጥ መግባት ነው። ራሷን አስገብታ የአንዷን ሴት ሁክም መውሰድ ነው። وقال في النهاية ثم ذكر بقية العلامات ሌሎች ምልክቶችን ዘርዝረዋል። التي قيل بها የተነገሩትን በፊቅህ ዓለም ማለት ነው። وقال في النهاية ኒሃያ ላይ ምን ይላሉ? ወአስወቡል አቅዋሊ ከንግግሮች ሁሉ ከፈትዋዎች ሁሉ በጣም ትክክሉ ኢዕቲባሩል አላማት ምልክቶችን መቁጠርና ማየት ነው። አለቲ ያችን ምልክት ጃአት ቢሃ ሱነቱ የመጣበትን ምልክት ስንት ምልክቶች ናቸው? ሶስት ናቸው። እነሱን መያዝ ነው። ወኢልጋኡ መጣል ነው ጥሩ ማስዋ ዛሊክ ከዚህ ውጭ ያለው ውጭ ይሁን እንቶ የፊቅሁን ዓለም ያንኛውን ተውት። ሐዲስ ያለው ሶስቱ ምልክት ነው። ከሶስቱ ውስጥ አንድ ሴት እንደዚህ አይነት በደም ስትመታ ከሶስቱ ባህሪ አንዱ ናት? እዛው ገብታ መፍጠር ማለት ነው። እዚህ ይበቃል። አሰላሙ